ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ለ ላሁ ለ ወሰለም አሰላሙ አለይኩም ወረሕመቱላህ ባቡ ልቀውሊ አፎን ባቡ ቀውልላህ ተዓላ አሁን ደግሞ እስካሁን ኪታቡ ስንቀራ እንዴት ነበር የሚያስቀምጠው ባቡ ይልና አቋም ይናገራል አይደለም ባብ ይልና አቋም ይናገራል ለምሳሌ እንደዚህ ማድረግ ሽርክ ነው እንደዚህ ማድረግ ክልክል ነው እያለ ሲናገር ነበረ ሌላ ጊዜ ደግሞ ባቢልና ስለ ስለዚህ ለምሳሌ ስለ እርድ ያመጣና ስለ እርድ ቁርአንና ሐዲስ ምን ይላል ይላል ሁለት አይነት አቀማመጥ አይተን ነበር የዛሬው ደግሞ ባባልና ምዕራፍ ሰጥቶ ስለ ምንድ ነው ቀውሉላህ ተዓላ ስለ አላህ ንግግር ስለ የትኛው የአላህ ንግግር ይሄኛው ነው አዩሽሪኩነ ማ ላ የክልቁ ሸይአ ወሁም ይክለቁን ወላ የስተጢዑነ ለሁም ነስረን ወላ አንፉሰሁም የንሱሩን ስለዚህ አሁን ስለ አነበብኩት የቁርአን አንቀጽ ነው ማለት ነው ይሄ ባብ የሚናገረው ስለ አንድ ቁርአን አንቀጽ ስለዚህ አንዳንድ ጊዜ ሼኹ እንዴት ያደርጋል ማለት ነው የሆነ ቁርአን አንቀጽ ይወስድና ባቡ ስለዚህ ነው የሚናገረው ይላል ማለት ነው ስለዚህ የዛሬ ባባችን ምንድነው የሚለው አይሹሪኩነ ያጋራሉ እንዴ ይላል ይሄ የባባችን ርዕስ ነው ማለት ነው ባቡ ቀውሉላህ ባብ ምዕራፍ ያው ቀውሉላህ ተዓላ ስለ አላህ ንግግር ነው ከፍ ያለው ጌታችን በባህሪውም በዛቱም ከፍ ያለ ጌታችን አዩሽሪኩነ ይላል አዩሽሪኩነ ያጋራሉ እንዴ አዩሽሪኩነ ያጋራሉ እንዴ ማላ የኽሉቁ የማይፈጥርን ሸይአን አንዳችም ነገር የማይፈጥርን ነገር ከአላህ ጋር ያጋሩታል እንዴ ወሁም የኽለቁን እነሱ እንዲያውም የሚፈጠሩ ሆነው እያለ እነዛም የሚመለኩት ማለት ነው ወላ የስተጢዑነ ደግሞ አይችሉም ወላ የስተጢዑነ አይችሉም ለሁም ለነሱ አይችሉም ነስረን ድል መስጠትን ድል ማጎናጸፍን ወይ ደግሞ ድል መስጠትን የማይችሉ ናቸው ወላ አንፉሰውም የንሱሩን እንዲያውም ራሳቸውንም ራሱ ድል መስጠት አይችሉም ራሳቸውን ስለዚህ የዛሬ ባባችን ስለዚህ ቁርአን አንቀጽ ነው የሚናገረው የሚለውን አይሽሪኩነ ማ ይክልቁ ሸይአን ወሁም ምንም የማይፈጥሩን ያጋራሉ እንዴ እንዲያውም እነሱ ራሳቸው የሚፈጥሩ ሆነው እያለ ወላ የስተጢዑነ ለሁም ነስረን ድል ደግሞ አይሰጧቸውም ለነሱ አያመጡላቸውም አይመጡላቸውም ወላ አንፉሰውም የንሱሩን እንዲያው ራሳቸውንም ራሱ ድል አያመጡም ለራሳቸው ስለሚለው አንቀጽ ነው ማለት ነው ምን አለ ወቀውሉ ላህ ተዓላ ስለ አላህ ንግግር ነው አሁን ምዕራፉን ጨረስ አፎን ርዕሱን ጨረስን አይደለ ከአሁን በኋላ ቁርአን ያመጣው ስለ ምንድን ነው ስለዛ አሁን ስላነበብ ነው የቁርአን አንቀጽ ነው ያመጣልን ማለት ነው አሁን ስላየነው የቁርአን አንቀጽ ስለ እሱ ማብራሪያ የሚጨምር አንቀጽ ነው ማለት ነው ምክንያቱም ቁርአን በቁርአን ሸርህ ይደረጋል አይደለ እንደምታውቁት ቁርአን ተፍሲር ስና ሲብራራ መጀመሪያ ቁርአን ተፍሲር ሲታይ ቁርአን በቁርአን ነው መጀመሪያ መጀመሪያ ቁርአን በቁርአን ይታያል ከዛ ቁርአን በሐዲስ አለ ከዛ ቁርአን በሰለፎቻችን ንግግር ይብራራል ማለት ነው እንደዚህ እያል ነው የምንሄደው ቁርአን በቁርአን ሲብራራ እንዴት ነው የሚብራራው ለምሳሌ አንዱን አንቀጽ አያት የሌላኛው አንቀጽ አብራያት ያብራራዋል አንዱን አንቀጽ አያት ሌላኛው አንቀጽ አያት ያብራራዋል ለምሳሌ ከዚህ በፊትም ጥያቄ እንትን እየቀራን እያለ አርብዕን ነው ያ የቀራችሁ ከኔ ጋር ካላችሁ የምታስታውሱ ከሆነ ሹብሃት በዲናችን ላይ ግልጽ ነገሮች አሉ ተሻቡ ያላቸው ነገሮች አሉ ብለናል ሌላ አርብዕን ነው ላይ ትዝ የሚለዋል ይሄን አርብዕን ነው ስንቀራ ግልጽ አሉ ተሻቡህ ተመሳሳይ ነገሮች አሉ ብለው ነቢያችን ስለ ላሁ ሰለም ሲናገሩ ትዝም ይላችሁ ከሆነ የዛን ጊዜ ለምሳሌ የሹብሃ ምሳሌ አላመጣሁላችሁም ነበር አሁን ለምሳሌ አንድ ከቁርአን አንድ የሚመሳሰል ነገር ልንገራችሁ የሚመሳሰል በሚል ማለት ነው እንጂ መልስ አለው ለምሳሌ አላህ ምን ይላል ቁርአን ላይ ሲናገር ኢና ብሎ ይናገራል ብዙ ጊዜ እኛ ይላል ቁርአን ላይ አይደለም ቁርአን ላይ ብዙ ጊዜ አላህ እኛ ፈጠርናችሁ እኛ ጸጋ ሰጠናችሁ ይላል ብዙ ጊዜ ስለዚህ ይሄን እንደ ተሻቡ ትወስዱታላችሁ ለምሳሌ ለምን ክርስቲያን ምን ይላል መጥቶ ወይ ደግሞ አይሁዳ መጥቶ አሀ ቁርአን ላይ እኛ እያለ አይደለም እንዴ ከአንድ በላይ መሆኑን እኮ እያመላከተን ነው ይላል አይደለም ስለዚህ ይሄንን የቁርአን አያጽ ይሄንን የቁርአን አንቀጽ የትኛው የቁርአን አንቀጽ ያብራራልናል ቁል ሁወላሁ አሐድ ስለዚህ ቁርአንን ማን ያብራራዋል ቁርአንን ያብራራዋል ስለዚህ ለዚህኛው መልሳችን ምንድን ነው ተሻቡህ ብላችሁ ራሱ ብትመድቡት ማለት ነው ኢብኑ ይሚያም ኪታቡ ላይ አምጥቶታል ሲያብራራ አይደለም ግን ለምሳሌ ተሻቡህ ብሎ ቢመደብ ለምሳሌ ነሳራ ወይ ይሁዳ መጥቶ ይሄው ቁርአናችሁ ላይ እኮ እኛ ይላል ሊላችሁ ይችላል እሺ ትሉታላችሁ ይሄ ተሻቡህ ነው ብላችሁ ውሰዱት እሺ ይሄንን ምንድን ነው ብላችሁ ትወስዱታላችሁ ለሰውየው ምን ትሉታላችሁ ይሄንን እሺ ተሻቡ ተመሳሳይ ብላችሁ ውሰዱት እሺ ትሉትና ምን ትለዋላችሁ ከዛ ያኛውን ታመጡና ቁል ሁወላሁ አሐድ ቁል በል ሁወላሁ አላሁ እኮ አሐዱን አንድ ነው ትሉትና ይሄኛው ቁርአን አንቀጽ ግልጽ አደረገው ስለዚህ የመጀመሪያው ቁርአን አንቀጽ ላይ ኢና ብሎ የተናገረው አላህ ለምንድን ነው ቁርአን አረብኛ ቋንቋ አነጋገር ላይ ነጠላ ሆኖ ራሱን ከፋ የሚያደርግ ተናጋሪ እኛ ብሎ ይናገራል ማለት ነው ገባችሁ አሁን ቁርአንን አያቶችን እርስ በርሳቸው እንዴት እንደምናገናኝ ገባችሁ አይደለ ስለዚህ አንደኛው ቁርአን አንቀጽ ሌላኛውን ቁርአን አንቀጽ አብራራልን ማለት ነው ገባችሁ እዚህ ጋር ስለዚህ እኛ የሚለው ለምንድን ነው አላህ እኛ ያለው አላህ በአረብኛ ቋንቋ ንግግር ላይ ራሱን ከፍ የሚያደርግ ተናጋሪ እኛ ብሎ ይናገራል አንድ ሆኖ እኛ ብሎ ይናገራል አላህ ደግሞ ራሱን ከፍ ማድረግ ተገቢው ነው ለዚህ መልስ ማስረጃ ምን አለን ለዚህ ንግግራችን ማስረጃ ምንድን ነው ቁል አላህ ሀድ የሚለው ነው ማለት ነው አላህ አንድ ነው ስለሚል እሺ ስለዚህ ይሄኛው ምንም ልክ ምዕራፍ ላይ ያመጣው ምዕራፍ ላይ የመጣውን አይሽሪኩነ ማ ላ ይኽልቁ ሸይአን የሚለውን ሌላ ቁርአን አንቀጽ ሲያመጣ ያው ያንን ቁርአን አንቀጽ በሌላ ቁርአን አንቀጽ ለማብራራት ሲፈልግ ነው ማለት ነው ወቀውሉ ላህ ተዓላ የአላህ ንግግር ነው ወለዚነ እነዚያ الله تعالى ተዓላ የአላህ ንግግር ነው አሁን ይህን ያለ መሀል ላይ ጥያቄ ካላችሁ እየጠየቃችሁኝ ሂዱ እሺ الله تعالى ተዓላ የአላህ ንግግር ነው ወለዚነ እነዚያ ወለዚነ እነዚያ ተድዑነ የምትጠሯቸው ወለዚነ ተድዑነ እነዚያ የምትጠሯቸው ሚን ዱኒሂ ከሱ ውጭ የምትጠሯቸው ድምፁ ይሰማቸዋል አይደል ወለዚነ እነዚያ ተድዑነ የምትጠሯቸው እነዛ የምትጠሯቸው ሚን ዱኒሂ ከሱ ውጭ ከአላህ ውጭ ከአላህ ውጭ የምትጠሯቸው እኮ ማ የምሊኩነ ባለቤት አይደሉም ሚን ቅጥሚር የብናኝ ታክል የብናኝ ታክል እኳ አይመልኩም ባለቤት አይደሉም ይላል እሺ قطمير ማለት ያው ብናኝ ብናኝ ታክል ማለት ነው إن تدعوهم ይላል إن تدعوهم ብትጠሯቸው إن تدعوهم ብትጠሯቸው ላ የስማዑ دعاءكم። ጥሪያችሁን አይሰሙም إن تدعوهم ብትጠሯቸው ላ የስማዑ ዱዓአኩም ጥሪዎቻችሁን አይሰሙም ولو سمعوا ቢሰሙዋችሁ እኳ ما استجابوا لكم መልስ አይሰጧችሁም ولو سمعوا ቢሰሙም እኳ ما استجابوا لكم መልስ አይሰጧችሁም ويوم القيامة يوم القيامة ደግሞ يكفرون ይክዳሉ ብሽርኪኩም በእናንተ ባጋራችሁት ሽርክ የውመ ልቅያማ ይክዳሉ ይላል እሺ ወላ ዩነቢኡከ አፈን አንድ ጊዜ ኛውን ላስተካክለው እሺ ወላ ዩነቢኡከ ሚስሉ ኸቢር ይላል ምን ማለት ነው ያው ንግግርን አይነግርህም አላህን የመሰለ ሌላ የሚነግርህ የለም ለማለት ነው አላህን የመሰለ ሌላ የሚነግርህ የለም እያለ ነው እዚህ አላህ ከነገረን በኋላ ስለነሱ ማለት ነው ስለዚህ እዚህ ጋር ይሄኛው አንቀጽ ምንድን ነው የሚለው ወለዚነ ተድዑነ እነዛ የምትጠሯቸው من دون الله ከአላህ ውጭ የምትጠሯቸው እኮ ما يملكون አይመልኩም ባለቤት አይሆኑም من የብናኝ ታክል እኳ ብትሆን إن تدعوهم ብትጠሯቸው لا دعاءكم ጥሬዎቻችሁን አይሰሙም ለምሳሌ እንጨት ጣዖት ወይ የድንጋይ ጣዖት ሊሆን ይችላል ወይ የሞተ ሰው ሊሆን ይችላል እንደዚህ አይነቶቹ ጭራሽ አይሰሙም ወለው ሰሚዑ ቢሰሟችሁ እኳ ለምሳሌ በህይወት ያለ ከሆነ የሚመለከው ቢሰሟችሁ እኳ መስተጃቡ ለኩም መልስ አይሰጧችሁ መልስ አይሰጧችሁም ወየውመ ልቅያመቲ የውመ ልቅያማ ደግሞ የክፍሩነ ይክዳሉ ቢሽርክኩም በምታጋሩት ይክዳሉ ወላይ ይነቢኡከ ከሚስሉ ከቢር እንደዚህ የመሰለ አላህን የመሰለ እንደዚህ አይነት የሚነግርህ የለም ይላል እሺ ስለዚህ አሁን እንደምታዩት አሁን አሁን ከቀራነው የቁርአን አንቀጽ የመጀመሪያ ርዕስ ላይ የነበረውን የቁርአን አንቀጽ ምን ያደርግልናል የበለጠ ያብራራዋል አይደለ መጀመሪያ ላይ የመጣውን የቁርአን አንቀጽ የበለጠ አብራራልን ማለት ነው ሰፋ አድርጎ ወፊ ሰሒሒ ወፊ ሰሒሒ ሰሒሕ ላይ ደግሞ አን አነስ ብን ማሊክ አነስ ብን ማሊክ ነው የዘገበው አነስ ብን ማሊክ ያው ከሰባቱ በጣም ብዙ ሀዲስ ከዘገቡት ሰሓቦች ውስጥ አንዱ ነው قال አለ ሹጃ ነቢዩ ስለ ላሁ ሰለም ነቢያችን صلى الله عليه وسلم ቆሰሉ يوم أحد يوم أحد ኡሑድ ቀን ኡሑድ የኡሑድ ጦርነት ማለት ነው የኡሑድ ቀን ኡሑድ ጦርነት ቀን ላይ ነቢያችን ስለ ላሁ አለህ ወሰለም ቆሰሉ وكسرت ተሰበረች رباعيته ጥርሳቸው ተሰበረ ጥርሳቸው ተሰበረ ነቢያችን ስለ ላሁ ሰለም ፈቃለ ከዛ ነቢያችን ስለ ላ ሰለም ይህ ነገር ሲደርስባቸው ገርሟቸው ከይፈ እንዴት ዩፍልሑ ነጻ ይወጣሉ ከይፈ ዩፍልሑ እንዴት ነጻ ይወጣሉ ቀውሙን ህዝቦች ሸጁ ነብየሁም ነቢያቸውን ያቆሰሉ ህዝቦች እንዴት ነው ነጻ የሚወጡት አሉ ነቢያችን ስለ ላ ሰለም ነቢያችን ስለ ላ ሰለም እሑድ ጦርነት ላይ እንደምታውቁት ከሆነ ጦርነቱ እንደገቡ አንድ አርባ ነው የሚሆኑ ሰዎች ከበስተጀርባቸው የሙስሊሙን ጀርባ እንዲከላከሉ አስቀምጠው ነበረ እና ጦርነቱ ከተጀመረ በኋላ ሙስሊሞቹ ማሸነፍ ሲጀምሩ ሙስሊሞች ወደፊት ሲገፉ እነዚህ ተራራ የነበሩት እንዳት ከተራራው እንዳትወርዱ ተብሎ ታዘው ነበረ ግን አይ ሙርኮ እንሰበስባለን በሚል ያው የተወሰኑ ሙናፊቆች ነበሩ ይህንን ሲያነሳሱ ወረዱ ከተራራ ጥቂት ሲቀሩ ሶስት የሆኑ አምስት ኔንጃ ጥቂት ሲቀሩ ሁሉም ወረዱ ከዛ በኋላ ሙስሊሞቹ ከኋላ ተጠቁ ካፊሮቹ ከኋላ መጡና ሙስሊሞችን መቷቸው ሙስሊሞቹ የዛን ጊዜ በጣም ትልቅ ችግር ነበር የዛን ጊዜ ብዙ ሰሃቦች ሞቱ ነቢያችን ስለ ላሁ ሰለምም ቆሰሉ ጀርባቸው በሰይፍ ተመጥቶ ነበረ ጭንቅላታቸው ላይ ተመተው ሲደሙ ነበረ ብዙ ሰውነታቸው ቆስሎ ነበረ ሲከላከሉ ናቸው ነበረ አንዱ እኳ ሶሓባ ሲከላከልላቸው የነበረው መቶ ቦታ ቁስል ተገኝቶበታል ስለዚህ እንደዚህ አይነት በጣም ትልቅ ፈታኝ ነበረ ያንን ጦርነት በጣም እንደዚህ አይነት ኪሳራ ያመጣው ለምንድን ነው እነዛ ተራራ ላይ ተቀመጡ ተብለው የነቢያችን ስለ ላሁ ለ ሰለምን ትእዛዝ ጥሰው ስለወረዱ ነው ያችን ጥፋት ስላጠፉ ምን አይነት ችግር እንደደረሰ አይታችሁ ያው ማወቅ ይቻላል ስለዚህ የዛን ጊዜ ነበረ ነቢያችን ስለ ላ ሰለም የቆሰሉት እና ነቢያችን ስለ ላ ሰለም ገረማቸውና ከይፈ ዩፍሊሑ እንዴት ነጻ ይወጣሉ ቀውምን ህዝቦች ሸጁ ነቢየሁም ነቢያቸውን ያቆሰሉ ነቢያ ህዝቦች እንዴት ነው ነጻ የሚወጡት አሉ ነቢያችን ስለ ላሁ ወሰለም ፈነዘለት ከዛ በኋላ ወረደች ፈነዘለት ወረደች የቁርአን አንቀጽ ለይሰ ለከ يلهم የለህም ሚነል كزي ከዚህ ጉዳይ አንተ ምንም የለህም عندك አንዳችም ነገር الله አላህ ምን አላቸው ከዚህ ጉዳይ አንተ አንዳችም ነገር የለህም ከዚህ ጉዳይ የሚለው ምንድነው ሰውን ነፃ ማውጣትና ወደ ቀጥተኛ መንገድ ሐቂቀተን በትክክል የመምራት እንትን የለህም ስልጣንም ጉዳይም የለህም አላህ ብቻ ነው አላቸው ለነቢያችን ሰለላሁ ላሁ ወሰለም ስለዚህ ይህንን የምታዩት ምንድነው? ይህንን ያመጣው ለምን ይመስላችኋል ይሄ ይህንን ቁራ ይህንን ሀዲስ ያመጣው ሼኹ ለምንድን ነው ሰው ከፍጡር የተባለ ሁሉ ነቢያችን ስለ ላሁ ሰለም ናቸው እንደሚታወቀው ከፍተኛ ደረጃ አላቸው ነቢያችን ስለ ላሁ ሰለም ከሆኑ ከሁሉም ከፍ ያሉት እሳቸውን አላህ እንኳን አይደለም ሊመለኩ ለይሰ ለከ ሚነል አምሪ ሸይኡን አላቸው አንተ ከዚህ ጉዳይ ምንም የለህም አላቸው አንተ ነቢይ ያቁስሉ አያቁስሉ ነጻ የሚወጡት የማይወጡት መሆኑን አላህ ነው እንጂ የሚያውቀው አንተ አይደለህም አላቸው ለነቢያችን ስለ ላሁ ሰለም እንዲህ ከተባሉ እሳቸው በዚህ ጉዳይ ቀጥተኛ መንገድ በመብራት ወከይፈ ቢልዒባዳ በአምልኮ እንዴት ሊሆን ነው ማለት ነው ስለዚህ ለአላህ ብቻ የሚገባ ለመሆኑን ለማመልከት ነው ያመጣው ማለት ነው ይህንን ቁርአን ሐፎን ይህንን ሐዲስ እሺ ከዛ ቀጥሎ ደግሞ የት ይሄኛውን አመጣ ደግሞ ሌላ ሐዲስ ማለት ነው ወፊሂ እዚህ ውስጥ አለ عن ابن عمر عفوا እሺ ወፊሂ እዚህ ውስጥ አለ عن ابن عمر ابن عمر የዘገበው ابن عمر ማለት አብዱላህ ابن عمر ነው አብዱላህ ابن عمر ያው እሱም ከ በጣም ብዙ ሀዲስ ከዘገቡት ውስጥ አንዱ ነው እብን ዑመር ማለት ነው ምን አለ አነሁ ሰሚዐ ረሱሉ ላህ ለ ላሁ አለህ ወሰለም የቁሉ እሱ እኮ ሰምቶ ነበረ ሰሚዐ ሰማ ረሱሉ ላ ለ ላሁ ሰለም ነቢያችን ለ ላሁ ሰለም ሲሉ ሰምቷቸዋል አነሁ ሰሚዐ ረሱሉ ላ ለ ላሁ ሰለም ነቢያችን ለ ላሁ ሰለም ሲሉ ሰማቸው የቁሉ እያሉ ምን እያሉ ሰማቸው ኢዛ ረፈዐ ከፍ ሲያረጉ ራሰው ራሳቸውን ከፍ ሲያረጉ ሚነር ሩኩዒ ከሩኩዕ ከፍ ሲያረጉ ራሳቸውን ሩኩዕ ወርደው ሶላት እየሰገዱ ማለት ነው ሶላት ላይ እየሰገዱ እያለ ከዛ ሩኩዕ ይወርዳሉ ከሩኩዕ በኋላ ከፍ ካረጉ በኋላ ፊ ረክዓት ልአኪረቲ ማለት መጨረሻ ረክዓ ላይ ሚነል ፈጅሪ የፈጅር ሶላት የፈጅር ሶላት ማለት የሱብሒ ሶላት ላይ የፈጅር ሶላት ላይ የመጨረሻው ረክዓ ምን ማለት ነው የመጨረሻው ረክዓ ማለት ሁለተኛው ረክዓ ላይ ማለት ነው ሁለተኛው ረክዓ ላይ ሩኩዕ ወርደው ከሩኩዕ ሲመለሱ እብን ዑመር ምን አለ ሰማኋቸው ሲሉ ምን እያሉ ነው የሰማቸው አላሁመ ልዓን ፉላንን ወፉላንን ሲሉ ሰማኋቸው አላሁመ አላህ ሆይ ኢልዓን ርገማቸው ወይ ደግሞ ከእዝነትህ አረቃቸው ከእዝነትህ አረቃቸው ፉላንን ወፉላንን እገሌንና እገሌን እገሌንና እገሌን ከእዝነት አረቃቸው እያሉ ነቢያችን ስለ ላሁ ሰለም ሲራገሙ ሰሙኋቸው አለ አብደላህ ብን ዑመር ባዕደማ የቁሉ ካሉ በኋላ ምን ካሉ በኋላ ይህንን ያሉት ሰሚዐ አላሁ ሊመን ሐሚደህ ሰሚዐ አላሁ አላህ ሰምተዋል ሊመን ሐሚደሁ ላመሰገነው ላመሰገነው ሰሚ አላህ አላህ ሰምቷል ሊመን ሐሚደሁ ላመሰገነው ረበና ጌታችን ወይ ወለከል ሐምዱ ምስጋና ሁሉ ላንተ ነው እንላለን አይደለ ሩኩዕ ተወርደን ሩኩዕ ወርደን ከሩኩዕ ስንመለስ ከሩኩዕ ስንመለስ ምን ላለን ሰሚ አላሁ ሊመን ሐሚደህ እንላለን ይሄንን ካሉ በኋላ ነቢያችን ስለ ስ ምን አሉ አላሁመ ልዓን ፉላንን ወፉላንን አሉ እገሌንና እገሌን አላህ ሆይ ከእዝነትህ አረቃቸው እያሉ ነቢያችን ስለ ላ ሰለም ድዋ ሲያደረጉ ሰማቸው አብደላህ ብን ዑመር ማለት ነው እሺ ከዛ በኋላ ፈአንዘለ ላሁ አላህ አወረደ ለይሰለከ ሚነል አምሪ ሸይኡን ለይሰለከ ለአንተ እኮ ምንም የለህም ሚነል አምሪ ሸይኡን አንዳችም አንዳችም ነገር የለህም ከዚህ ጉዳይ አላቸው ቅድም ያው ትርጉሙ ቅድም እንዳብራራ ነው ማለት ነው እሺ ፉላን የሚለውን ይመጣሉ እነማን እንደሆኑ እንሻ ስማቸው ይመጣል ይጠቀሳሉ ማለት ነው እና አሁን እዚህ ጋር እንደምታዩት ፈአንዘለ ሲል ምን ለማለት የፈለገ ይመስላችኋል ፈአንዘለ ላሁ እያለ ይጠቅሳል አይደለም አሁን ነቢያ ስለ ሰለም ተራገሙ ዱዓ አደረጉባቸው ከዛ በኋላ ላይ እዛኛው ደግሞ ቆሰሉና ዱዓ አርጉና ከዛ ምን አለ ፈአንዘለ ላሁ አለ ስለዚህ ምን ይመስላችኋል ይሄ ቁርአን አንቀጽ እዚህ ጋር አዎ ግን ስተት ነው የሰሩት ወንጀል አለ ግን ፋንዘለ ሲል ምንድነው ማለት ነው ስቡብን ሰበብ ንዙል ቁርአኑ የወረደበትን ምክንያት እንወር እንረዳለን አይደለ ከዚህ ገባችሁ እዚህ ጋር ቁርአኑ የወረደበትን ምክንያት እንረዳለን ስለዚህ አሁን እዚህ ጋር ግን ሁለት ነው የተቀመጠው እላይኛው ጋር ከይፈ ይፍልሑ ቆሙ ሸጁ ነቢያሁም ነቢያቸውን አቁስለው እንዴት ነው ነጻ የሚወጡት አሉ ከዛ ለይሰ ለከ ሚን አልአምሪ ሸይኡን የሚለው ወረደ ሁለተኛው ደግሞ አላሁመ ልዓን ፉላንን ወፉላንን ሲሉ ነቢያችን ስለ ላሁ ሰለም ለይሰ ለከ ሚን አልአምሪ ሸይኡን ይላል ሁለቱም አለ ዕምራን አያ መቶ ሀያ ስምንተኛው ላይ ነው ስለዚህ ሁለት ላይ ሲመጣ ግራ እንዳይገባችሁ ያው ምክንያቱም ሁለቱም ሰበብ ሊሆን ይችላል ገባችሁ አይደለም ቁርአኑ ሁለቱ ከሰተ ከሰተ በኋላ ለሁለቱም ሰበብ ሁለቱም ለሁለቱም ነገሮች ሁለቱም ነገሮች የተጠቀሱት ለዚህ አያት ሰበብ ሊሆኑ ይችላሉ ተገባችሁ ለዚህ አያት ሁለቱም የተጠቀሱት ሰበብ ናቸው ማለት ነው ምክንያት የወረዱበት ምክንያት ምክንያቱም አንድ አንቀጽ የቁርአን አንቀጽ ያው ከአንድ በላይ ሰበብ ወይ ደግሞ የወረደበት ምክንያት ሊኖረው ይችላል ማለት ነው ምን ችግር የለውም وفي رواية አለ በሌላ ዘገባ ደግሞ يدعو ነቢያችን ስለ ላ ስለም እኮ يدعو ድዋ እያደረጉ على በማን ላይ እላይ ላይ ምን ብሎ ጠቅሶት ነበረ فلانا وفلانا ነው አይደለ ስም አልተጠቀሰም እገሌ እገሌ ነው ያለው እዚህ ጋር ደግሞ ስሙን يدعو እየተጣሩ ነቢያችን ስለ ላ ስለም አላ በማን ላይ ሰፍዋን ብን ኦመያ ወሱሀይል ብን አምሩ ወሐሪፍ ብን ሂሻም ሶስቱ ሰፍዋን ብን ኡመያ ሱሀይል ብን አምሩ እና ሐሪስ ብን ሂሻም እነዚህ ሶስቱ ላይ ነበረ ነቢያችን صلى الله عليه وسلم ዱዓ ያደረጉባቸው ማለት ነው اللهم العن فلان ፉላን የተባሉት እነዚህ ነበሩ ማለት ነው ለሶስቱ ናቸው ነቢያችን صلى الله عليه وسلم አላህ ከእዝነት አርቃቸው ብሎ ዱዓ ያደረጉባቸው የሚገርመው ሶስቱም ሙስሊሞች ሆነው ጥሩ ሙስሊሞች እስልምናቸው ያማረ ሆነው ማለት ነው ሶስቱም ሶስቱም ሰሃቦች ሆነው ጥሩ ያማሩ ሆኑ ማለት ነው ስለዚህ ቀጥተኛ መንገድ መምራት ስራው የአላህ ነው ነቢያችን ስለ ላሁ ሰለም እዚህ ጋር አንተ ከዚህ ጉዳይ ምንም የለህም አላቸው እንደዚህ ከተባሉ ቀጥተኛ መንገድ ማምራት ላይ እንደዚህ ከተባሉ ነቢያችን ስለ ላሁ ወሰለም ዒባዳ ላይ ምን ሊባሉ ነው አምልኮ ላይ ወይ እንደዚህ አይነት ነገሮች ላይ የበለጠ የራቁ ናቸው አይደለ የበለጠ አይገባቸውም ከዚህኛው የበለጠ ያኛው አይገባቸውም ደግሞ ሌላን ሰው ስናስታውስ ደግሞ ለምሳሌ ሼክ ሊሆን ይችላል ወይ ወልይ ሊሆን ይችላል ወይ ደግሞ ሌላ ለምይ ሊሆን ይችላል ሌላ ነብይ እነዛን ደግሞ ካስታወስን ከነቢያችን ሰለላሁ ዐለይሂ ወሰለም የበለጡ አይገባቸውም ደግሞ እነሱ የራቁ ናቸው የበለጡ ስለዚህ በአጠቃላይ ግን ማንም አይገባውም ማለት ነው እዚህ ጋር ደግሞ ቀጥተኛ መንገድ መምራት አገባም የተባሉት ነቢያችን ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ሂዳየት ተውፊቅ ነው ቀጥተኛ መንገድን አንድ ሰው እንዲከተል ማድረግ ነው እንዲከተል ማድረግን ነው የለህም የተባሉት ነቢያችን ስለ ላሁ ሰለም እሳቸው ግን ቀጥተኛ መንገድ ማስተማርና እውቀቱ ይዘውት የመጡት እውቀት ግን ቀጥተኛ መንገድ ነው ነቢያችን ቁርአን ላይ ምን ብሏቸዋል ወኢነከ ለተህዲ ላ ሲራጥ ሙስተቂም አንተ እኮ ወደ ቀጥተኛ መንገድ ትመራለህ ብሏቸዋል ስለዚህ ቀጥተኛ መንገድ ይመራሉ በምን በማስተማር ለተከተላቸው ሰው ማለት ነው አሁንም እዚህ ጋር ደግሞት ነው ፈነዘለት ወረደች ለይሰ ለከ ሚን አልአምሪ ሸይኡን አንተ ከዚህ ጉዳይ ምንም የለህም አላቸው አላህ ለነቢያችን ስለ ላሁ ወሰለም እሺ ሌላው ደግሞ ወፊል ሐዲስ ወፊህ እዚሁ ውስጥ አለ አን እብን ዑመረ እብን ዑመር በዘገቡ ሐዲስ ነው አብደላህ አፎን አን አቢ ሁረይረተ ረዲ ላሁ አንሁ አቡ ሁረይራ አላህ መልካም ስራውን ይውደድለትና ያው ይሄ ከሰሓቦች ሁሉ በሐዲስ የታወቀ ነው آه، كصحابه كله حافظ نو أبو هريرة رضي الله عنه إيش قال على قام آه، قام فينا قام بني علي رسول الله صلى الله عليه وسلم نبي صلى الله عليه وسلم قومني علينا حين أنزل الله عفوا حين أنزل الله عليه አላህ ሲያወርድባቸው ማለት ነው አላህ ይህንን የቁርአን አንቀጽ ሲያወርድባቸው ቆሙ ለንብያችን ሰለላሁ ላሁ ወሰለም አለ አቡ ሁሬራ የቱን ወአንዚር አሺረተከ ልአቅረቢን ወአንዚር አስጠንቅቅ ወአንዚር አስጠንቅቅ አሺረተከ ዘመዶችን ወይ ቤተሰቦችን አልአቅረቢን ቅርብ ቅርብ ዘመዶችን ቅርብ ቤተሰቦችን አስጠንቅቅ ብሎ አላህ የቁርአን አንቀጽ ሲያወርድላቸው ነብያችን ሰለላሁ ላሁ ለ ሰለም ቆሙ ማለት ነው ነቢያ ስለ ሰለም ከዛ ሰዓደ ሶፋ ሶፋ የሚባለው ተራራ ላይ ነቢያችን ስለ ላሁ ሰለም ወጡ ነቢያችን ስለ ላሁ ሰለም ተራራው ላይ ወጡ እና እዚህ እየገባችሁ ነው እስካሁን እየፈጠንኩ እንዳይሆን እንደዚህ ልሂድ ወይስ ፈጠን ልበል ወይስ ቀስ ልበል እንደዚሁ ልቀጥል እሺ ነቢያችን ስለ ላ ሰለም ከዛ ሰዓደ ሶፋ ሶፋ ወጡ ሶፋ ተራራ ላይ ወጡ ፈቃለ ነቢያችን ስለ ላ ሰለም ተራራው ላይ ከወጡ በኋላ ምን አሉ ያ ማዕሸረ ልቁረይሽ አሉ ያ ማዕሸረ ልቁረይሽ እናንተ የቁረይሽ ህዝቦች ሆይ ያ ማዕሸረ ልቁረይሽ እናንተ የቁረይሽ ህዝቦች ሆይ አሉ ነቢያችን ስለ ላ ሰለም አው ወይንም ደግሞ ከሊመተን ናሕወሃ ወይ እችን የመሰለች ንግግር አው ከሊመተ ናህዋ ይችን የመሰለች ንግግር ያው ሀዲሱን የተናገረው ተጠራጥሮ ነው ማለት ነው ያሉት ነቢያችን ስለ ላ ሰለም ወይ ደግሞ ያ ማዕሸረ ልቁረይሽ ብለው ሊሆን ይችላል ወይ ያ ቁረይሽ ብለው ሊሆን ይችላል ብቻ ቁረይሾችን ጠሩ ማለት ነው ቁረይሾች ህዝቦችን ጠሯቸው እናንተ የቁረሽ ህዝቦች ሆይ አሉ ነቢያችን ስለ ላ ሰለም እሽተሩ አንፉሰኩም አሏቸው ተራራ ላይ ከወጡ በኋላ እሽተሩ አንፉሰኩም ነፍሶቻችሁን ግዙ እሽተሩ አንፉሰኩም ነፍሶቻችሁን ግዙ ላኡግኒ አላብቃቃችሁም ላኡግኒ አላብቃቃችሁም አንኩም ሚንላሂ ሸይአ ለእናንተ እኮ አላህ ዘንድ እኔ ምንም አላብቃቃችሁም እኔን ይዛችሁ ብትሄዱ የውመልቅያማ እኔ አልበቃችሁም አላህ ፊት እኔ አልበቃችሁም ስራችሁ ያስፈልጋችኋል ማለት ነው ለምሳሌ ብስኩት ለመግዛት አንድ ብር ከሆነ ዋጋው አንድ ብር ይበቃናል አይደለም አንድ ብር ይበቃል አምሳ ሳንቲም ይዞ ቢሄድ አይበቃውም ስለዚህ ነቢያችን ስላ ስለም አሉ እሽተሩ አንፉሰኩም ነፍሶቻችሁን ግዙ ላኡግኒ አንኩም እኔ አልበቃችሁም አላብቃቃችሁም ሚንላህ ሸይአ አላህ ዘንድ አንዳችም ነገር አላብቃቃችሁም ምን ማለት አምስት ሳንቲምም እኮ አልሆናችሁም አላብቃቃችሁም ያ አባሱ አንተ አባስ ሆይ አላቸው መጀመሪያ ምን አሉ እናንተ ቁረሾች ሆይ ብለው አጠቃላይ ተናገሩ ከዛ ቀጥሎ ምን አሉ ያ አባሱ አንተ አባስ ሆይ አባስ ያው አጎታቸው ነው የአባስ አንተ አባስ ሆይ እብን አብድልሙጠሊብ አባስ ብን አብድልሙጠሊብ ያው አባስ عبد المطلب ይባላል የእሳቸው አጎታቸው ማለት ነው አብዱልሙጠሊብ አያታቸው ነው የእሳቸው ነቢያቸው ስለ ላ ስለም ስማቸው ሙሐመድ ብን አብድላህ እብን አብድልሙጠሊብ እብኒ ሃሽም እብኒ አብድልመናፍ እስከዚህ ብታውቁት ጥሩ ነው መሐመድ ብን አብድላህ እብን አብድልሙጠሊብ እብን ሃሽም እብን አብድልመናፍ እስከሚለው ስለዚህ አባስ ብን አብዱልሙጠሊብ አጎታቸው ነበረ ከአጎታቸው ውስጥ አንዱ አባስ ነው ሌላኛው ሐምዛ ነው አክስታቸው ዘይነብ ናት መሰለኝ እሺ ላ ኡግኒ ምን ያ አባሱ ብን አብዱልሙጠሊብ ሶፊያ ትክክል አክስታቸው ሶፊያ አፏን ላ ኡግኒ አንከ ላ ኡግኒ አንከ ላንተ እኮ አላብቃቃህም ሚን አላሂ ሸይአ አላህ ዘንድ አንዳችም ነገር አላብቃቃህም አሉት ያ አባሱ ብን አብዱልሙጠሊብ አንተ አባሱ ብን አብዱልሙጠሊብ አላቸው አጎታቸውን ማለት ነው ላኡኒ አንከ አንተን እኮ አላብቃቃ ሚንላህ ሸይአ አንዳችም ነገር አላህ ዘንድ አንዳችም ነገር ምንም አላብቃቃህም يا صفية عمة رسول عمة رسول الله صلى الله عليه وسلم አሉት አንቺ ሶፊያ ሆይ عمة رسول الله صلى الله عليه وسلم የነቢያችን صلى الله عليه وسلم አጎት የሆንሽው ሶፊያ ሆይ አክስት የሆንሽው አፈን ሶፊያ ሆይ ላኡግኒ አንኪ ሚንላህ ሸይአ አላህ ዘንድ እኔ ምንም አላብቃቃሽም አላህ ዘንድ እኔ ምንም አላብቃቃሽም አሏትኝ ላክስታቸው ويا فاطمة አንቺ ፋጢማ ወይ ልጃቸው ናት بنت محمد አሏትኝ ያ ፋጢመቱ ቢንት ሙሐመድ አንቺ ፋጢማ ሆይ የሙሐመድ ልጅ ሆንሽው አሏት ከዛ ምን አሏትኝ سليني ጠይቂኝ من مالي ከገንዘቤ ما شئت የፈለግሽውን ገንዘብ ጠይቅኝ ከገንዘቤ የፈለግሽውን ጠይቅኝ አባትሽ አባቱ አባቷ ስለሆኑ ያው እንትን ስለሆኑ ጠይቅኝ የፈለግሽውን ላ ኡግኒ አንኪ ሚን አላህ ሸይአ አላህ ዘንድ ግን ምንም አላብቀቀሽም አላት ለልጃቸው ነቢያችን ሰለ ላሁ ወሰለም ስለዚህ ይሄ ከዚህ የምትረዱት ቀጥተኛ ከዚህ ሀዲስ የምትረዱት ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸውን አክስታቸውን እንዲያውም ልጆች ልጃቸውንም አልቀረም አላህ ዘንድ አላብቃቃችሁም እያሉ እየተናገሩ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ የበለጠ ምንም ማስረጃ መምጣት አይችልም ነቢያችን ሰለላሁ ዐለይሂ ወሰለም ማንንም አያብቃቁም ማንንም አይጠቅሙም አላህ በጻፈው አላህ በቀደረው ቢሆን እንጂ እሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸውን ችለው ከአላህ ውጭ ማንንም ሰው አያብቃቁም ማንንም ሰው አይጠቅሙም ማንንም ሰው አይጎዱም ነቢያችን ስለ ላ ሰለም የተከበሩ ከሰው ሁሉ ከልቅ ሁሉ የበለጡ ከመሆናቸው ጋር ማለት ነው ስለዚህ ያው አሁንም የምናወራ ነው የመጀመሪያውን ያመጣውን የቁርአን አንቀጽ ነው አያዕቡዱነ ያመልካሉ የሚለውን አይደለ እስካሁን የምናብራራ ያለ ነው ይሄ ነው አይሽሪኩነ ማ ላ የክሉቁ ሸይአ ወሁም የክሉቁን ወላ የስተጢዑነ ነስረን ወላ አንፉሰሁም የንሱሩን ያመልካሉ እንዴ ምንም የማይፈጥሩትን ወሁም ይክለቁን እንዲያውም እነሱ ራሳቸው የተፈጠሩ ሆነው ያለ ድል የማይሰጧቸውን እነሱ ራሳቸውንም ድል ለራሳቸው መስጠት የማይችሉ የሚለውን የቁርአን አንቀጽ እያብራራ ነው ስለዚህ ከተለያዩ አሁን እስካሁን ካመጣናቸው የቁርአን አንቀጽና ሀዲሶች በአጠቃላይ የምንጠቀልለው ምንድን ነው ፍጡራን ራሳቸው ለእኛ ምንም ማድረግ አይችሉም ፍጡራን በአጠቃላይ ለእኛ ምንም ማድረግ አይችሉም አይደለም ለኛ ለራሳቸውንም ማድረግ አይችሉም አላህ ብቻ ነው ለኛ ድል መስጠት አይችሉም መፍጠር አይችሉም እርዳታ ማምጣት አይችሉም አላህ ብቻ ነው አሁን እንዳየነው ደግሞ ነቢያችን ስለ ላ ወደ መጨረሻ ላይ ነቢያችን ስለ ላ አትኩሮ ሀዲሶችንና ቁርአኖችን አምጥቶልናል ለነቢያችን ስለ ላ ማምጣቱ ጥቅሙ ምንድነው አንደኛ እሳቸው ከሁሉም እንደምታውቁት ከጅኒም ከሰውም እንደሳቸው ደረጃ የሚደርስ የለም ለሳቸው እንደዚህ ከተባለ ሌላው ሰው ደግሞ የበለጠ ይገባዋል ተገባ አይደለ ለሳቸው አንተ አያገባህም እየተባሉ አንተ ምንም ማድረግ አትችልም ካላቸው አላህ ሌሎቻቸው ደግሞ ወልይና ሸፍ የተባሉት ከሳቸው ደግሞ የበለጠ የራቁ ይሆናሉ ማለት ነው እሳቸውም ያው አይገባቸውም ግን እሳቸው እንደዚህ ከተባሉ ሌላው ደግሞ ሚንባቢል አውላ ይሆናል ማለት ነው እሺ ይህንን ባብ ቀጣይ አዲሱን ባብ ከመጀመራችን በፊት ጥያቄ ካላችሁ እንቀጥለው ወደ ቀጣኛው አዎ ለምን ዱዓ ያደረጉባቸው ካፊሮች ነበሩ ሙስሊሞችን በጣም አስቸግረው ነበረ እነዚህ ሶፏን እብን ኡመያ ሐሪት እብን ሂሻም እነዚህ ሶስቱ በጣም ሙስሊሞችን አስቸግረው ነበረ እና ነቢያችን ስለ ላ ሰለም ለዛ ነበረ ዱዓ ያደረጉባቸው አላህ ግን በሕክማው ያው ሙስሊም አደረጋቸው ሶስቱንም አዎ ሚንባቢ አውላ ማለት የበለጠ ይገባቸዋል ማለት ነው ነቢያችን ስለ ላ ስለም ለምሳሌ አይመለኩም ካለን ነቢያችን ስለ ስለም አይመለኩም ካለን ለምሳሌ አንድ የምንወደው ሸህ ካለ እሱ ደግሞ ከነቢያችን ስለ ላሁ ሰለም አለመመለኩ ለሱ የበለጠ ይገባዋል ማለት ነው <clears throat> ባቡ ቀውሉ ላህ ተዓላ እንቀጥል ወይስ ይበቃል ልቀጥል እሺ ባቡ ቀውሉ ላህ ተዓላ ባብ ቀውሉ ላህ ተዓላ የአላህ ንግግር ነው አሁንም ባቡ ስለማን ነው ስለ ቀውሉ ላህ ተዓላ ስለ አላህ ንግግር ስለ የትኛው አላህ ንግግር حتى إذا فزع عن قلوبهم قالوا ماذا قال ربكم قالوا الحق وهو العلي الكبير ስለሚለው የቁርአን አንቀጽ ነው ይሄ ባብ የሚነግረን ማለት ነው አሁን ይህንን ባብ የሚነግረን ስለ የትኛው ነው ሀታ ስለ አሁን ያነበብኩ ሱረቱ ሰባ ሀያ ሶስተኛው አንቀጽ ላይ ያለውን የቁርአን አንቀጽ ነው የሚያስረዳን ምንድን ነው የሚለው ይሄ አንቀጽ ራሱ ሀታ ኢዛ ፉዚአ እስከሚወገድ ድረስ አን ቁሉብህም ቃል በቃል ልንገራችሁና ሀታ ኢዛ ፉዚዐ እስከሚወገድ ድረስ አን ቁሉብህም ከልቦቻቸው መላይኮች ናቸው ከልቦቻቸው እስከሚወገድ ድረስ ቃሉ አሉ ማዛ ቃለ ረብኩም ጌታችሁ ምን አለ አሉ ቃሉ አሉ አልሐቅ እውነት ነው አሉ ወህወ ያለው ንግግር እውነት ነው አሉ ማለት ነው ወህወ ሱኮ አልዓልዩ ከፍ ያለ ነው አልከቢሩ ታላቅ ነው አፉን ወህወ እሱኮ አልዓልዩ ከፍ ያለ ነው አልከቢሩ ታላቅ ጌታችን ነው እሺ ቃል በቃል ከያዛችሁ ችግር የለውም ቀጣይ ላይ ሀዲስ አለ የሚመጣ ይሄንን ቁርአን አንቀጽ ማን ነው ለምንድን ነው ቃሉ ቃለ የሚለው ማን ነው ያለው ያለው ያለ መልስ የሰጠው ይመጣላችኋል ቃል በቃል ከያዛችሁት እንቀጥል ወደ ቀጣይ ወፊ ሰሒሒ ሰሒሕ ላይ ያው ሰሒሕ ላይ ሲሆን ቡኻሪና ሙስሊም ለማለት ነው ወይ አንዱ عن أبي هريرة رضي الله عنه أبو هريرة رضي الله ملكام سراون يودد لتنا የዘገበው ሐዲስ አን ነቢይ صلى الله عليه وسلم ቃለ ነቢያችን صلى الله عليه وسلم አሉ إذا قضى الله الأمر አላህ እኮ የሆነን ጉዳይ ሲፈርድ ኢዛ ቀዳ ሲፈርድ አላሁ አምረ አንድን ጉዳይ አላህ ሲፈርድ እኮ ፊ ሰማኢ ሰማይ ላይ ማለት ነው አላህ ሰማይ ላይ የሆነን ጉዳይን ሲፈርድ ضربت الملائكة መላኢካዎች ይመታሉ ضربت الملائكة መላኢኮች ይመታሉ ቢአጅኒሐቲሃ በክንፎቻቸው ይመታሉ በክንፎቻቸው ይመታሉ ሁድዓንን በመተናነስ ሊቀውሊህ ለሱ ንግግር ለአላህ ንግግር በመተናነስ ክንፎቻቸውን ይመታሉ አላህ የሆነን ጉዳይ ሲፈርድ ክንፎቻቸውን ለአላህ በመተናነስ ይመታሉ መላይኮች ከአነሁ ሲልሲለቱ አላ ሶፍዋን ይላል ከአነሁ ሲልሲለቱ አላ ሶፍዋን ማለት ሲልሲላ ከአነሁ ልክ እሱ ሲልሲለቱን አላ ሶፏን ሶፏን ማለት የድንጋይ አይነት ነው ልክ ሲልሲላ ሰንሰለት ያን ድንጋይ ላይ ሲጋጭ የሚፈጥረው ድምፅ ልክ እንደዚ አይነት ድምፅ ይሰማሉ መላእኮቹ ማለት ነው እዚህ ጋር እንደምታዩት ላይ እታች እንደጻፉ አሶፏኑ ወል ሐጀሩ ልአምለሱ አሰልቡ ደረቅ የሆነ ድንጋይ ማለት ነው ወስልሲለቱ አለይህ የኩኑ ለሐ ሰውቱን አዚም ሲልሲላዋ ደግሞ ሰንሰለቷ እሷ ጋር ይሄ ደረቁ ድንጋይ ጋር ሲጋጭ ትልቅ የሆነ ድምጽ ይሰማቸዋል ልክ አፎን ትልቅ የሆነ ድምፅ ይኖረዋል ድምፁ እሱ ነው እያለ ሳይሆን እንደዛ እያመሳሰለው ነው የሚሰማቸው ድምፅ መላእኮቹ የሚሰማቸው ድምጽ ልክ ሰንሰለት ድንጋይ ያን ደረቁ ድንጋይ ላይ ሰፏን ላይ ሲጋጭ የሚፈጥረው ድምጽ ልክ እንደዚ አይነት ድምጽ ይሰማሉ የንፉዙሁም ይገባባቸዋል ድምፁ ወደ ውስጥ ይሰርጽባቸዋል ለማለት ነው ድምፁ ወደ ውስጥ ይሰርጽባቸዋል ዛሊከ ይሄ ድምፁ ማለት ነው መላይኮቹ ሐታ አለ ይህንን ቁርአን ደገመው ሐታ አለ ኢዛ ፉዚዐ አን ቁሉብህም ከልቦቻቸው እስከሚወገድ ድረስ አሁን ድምፁ ልቦቻቸው ውስጥ ይሰርጻል ብለን አይደለ መላእኮቹ ውስጥ ያ ድምፅ እስከሚወገድ ድረስ ግን ዝም ነው ደንግጠው ማለት ነው መጀመሪያ አላህን ተናንሰው ሱጁድ ይወርዳሉ ይላል በኋላ ላይ ሌላ ሀዲስ አለ ደግሞ የበለጠ የሚያብራራው ከዛ አንቁሉብህም ከልቦቻቸው ሲወገድ ድረስ ቃሉ ይላሉ ማዛ ቃለ ረቡኩም ጌታችሁ ምን አለ ይላሉ ለሌሎች መላእኮች ማለት ነው በኋላ ላይ ሲመጣ ለጅብሪል ማለት ነው ምን አለ ጌታችሁ ይላቸዋል ቃሉ ለሐቅ ጌታችሁን ጌታችን እውነት አለ ይላሉ ጌታችን እውነት አለ ይላሉ ወወሱኩ አልዓልዩ ከፍ ያለ ነው አልከቢሩ ታላቅ ጌታችን ነው ይላሉ ፈየስማዑሃ ይሰማታል አሁን አላህ ፍርድ ፈረደ መላእኮች ሰሙት ከዛ መላእኮች እርስ በርሳቸው ስለዛ ፍርድ ይነጋገራሉ የዛን ጊዜ ፈየስማዑሃ ይሰማታል ሙስተሪቁ ሰምዕ የንግግር ሌባ ይሉ ሙስተሪቁ ሰምዕ ሙስተሪቁ ማለት ሌባ አሰምዕ የድምፅ ማለት ነው ጅኒዎችን ነው ጆሮ የጆሮ የጆሮአቸውን የሚያዳምጥ ማለት ነው ጆሮ ጆሮ ጠቢ እንደሚባለው ጆሮ ጠቢ እኳ ሌላ ነው መላእኮቹ ሲያወሩ ጅኒ ይሰማል ማለት ነው ንግግር ይሰርቃል ከነሱ ወሙስተሪቁ ሰምዕ እነዚህ የንግግር ሌባዎች እኮ ሀከዛ ልክ እንደዚህ ነው አለ በእጁ እያሳየ ባዕሁ ፈውቀ ባዕድ ከፊላቸው በከፊላቸው ከፊሉ ከፊሉ ላይ ሆኖ ተቀጣጥለው ማለት ነው ከምድር እስከ <clears throat> ደመና እስከሚደርሱ ድረስ ተቀጣጥለው ተቀጣጥለው ማለት ነው ፈው ሙስተሪቁ ሰምዐ የድምጽ ሌባዎች እኮ ሀከዛ ልክ እንደዚህ ነው አለና ባዕضሁ ከፊላቸው ፈውቀ ባዕድን በከፊሉ ላይ ከፊሉ በከፊሉ ላይ ተደራርበው ማለት ነው ወሰፈው ገለጸው አይዋ ተደራርበው ወሰፈው ገለጸው ሱፊያኑ ሱፊያን ያው ሐዲሱን ከዘገቡት ውስጥ ሱፊያን ነው አንዱ ነው ቢከፊህ በመዳፉ ገለጸው በመዳፉ በእጅ በመዳፍ እጁ ገለጸው እንዴት አድርጎ ፈሐረፈ በታተነ ወበደደም ያው ነው በይነ አሳቢዕ በጣቶቹ ጣቶቹን አሳየና ይሄ መዳፍ እጁን እንደዚህ አስቀምጦ ጣታችንን ስናየው አንዱ ጣት በሌላኛው ጣት ላይ ነው አንደኛው ጣት በሌላኛው ጣት ላይ ልክ እንደኛ እንደ ጣት አሳየ ማለት ነው ተደራርበው አንዱ ጅኒ በሌላኛው ጅኒ ላይ አንዱ ጅኒ በሌላኛው ጅኒ ላይ ተደራርበው እንደዛ ይሰማሉ ማለት ነው ፈየስመዑ ይሰማል አልከሊማ ንግግርን ይሰማል አንዱ አሁን ተቀጣለው ተቀጣጥለው ከዛ መላይኮች የሚነጋገሩበት ላይ ሲደርሱ ያ ላይ ያለው መላይካን ይሰማል ማለት ነው ፈየስማዑ ልከሊመተ አንድ ንግግር ነው የሚሰማው ፈዩልቂሃ እንደሰማት ወዲያውን ወደ ታች ያለው ያስተላልፋል ፈዩልቂሃ ይጥላታል ኢላ መን ታሕተሁ ወደ ታች ወዳለው ወደ ታች ወዳለው ወዲያውኑ ይጥላታል ማለት ነው ثم يلقيها ከዛ ደግሞ ይጥላታል አልአኸሩ ያኒ የተቀበለው ኢላ መን ታሕተሁ ወደ ታች ይጥላታል እላይ የነበረው ጫፍ ወደ ታች ታችኛው ወደ ታች ወዲያውን ወዲያውን ወዲያውን ይቀባበሉታል ሐታ ዩልቂሃ እስከሚጥሏት ድረስ አላ ሊሳኒ ሳሒር ድግምተኛ ላይ እስከሚጥሏት ድረስ አው ካሂንን ወይ ደግሞ ጠንቋይ ድረስ ጠንቋዩ እስከሚጥሉት ድረስ ጠንቋዩ ላይ ወይ ድግምተኛው ላይ እስከሚጥሉት ድረስ እንደዛ ተብሎ ይተላለፋል ስለዚህ ከዚህ እንደምትረዱት ተቀጣጥለው ቁጭ ብለው ዝም ብለው አይሰሙ ማለት ነው ተቀጣጥለው ዝም ብለው አይሰሙ ይቀጣጠሉና አንድ ነገር ሰምቶ ቶሎ ያስተላልፉና ያቆማሉ ማለት ነው የሆነች ነገር ለመስማት አንዲት ነገር አንዲት ቃል ፈሩበማ ለምንድን ነው እንደዛ የሚሆኑት ፈሩበማ ምናልባት አድረከሁ ሊደርሰው ይችላል አድረከሁ ሊደርሰው ይችላል ሺሃቡ ተወርዋሪ ኮከብ ተወርዋሪ ኮከብ ይሉታል ሊደርሰው ይችላል ቀብለ አዩልቂሃ ከመጣሉ በፊት ያ የሰማው ማለት ነው ያ የሰማው ወደ ታች ከመጣሉ በፊት ተወርዋሪ ኮከብ ሊደርስበት ይችላል ይመታውና ሊገለው ይችላል ወይ ሊያቆሰው ይችላል እግሩ ሊቆርጠው ይችላል ገና ሳያስተላልፋት ማለት ነው ወሩበማ ወይ ደግሞ አልቃሃ ሊጥላት ይችላል ቀብለ አዩድሪከሁ ከመድረሱ በፊት ያን ተወርዋሪ ኮከብ ከመድረሱ በፊት ተወራሪ ኮከቡ እሱን ከመምታቱ በፊት ቶሎ ያስተላልፋታል ካስተላለፋት በኋላ ሊመታው ይችላል ማለት ነው እሺ <clears throat> ፈዩክዘቡ ማዓሃ ፈዩክዚቡ ማዓሃ አያችሁ ፈዩክዚቡ ይዋሻል ማዓሃ ከእሷ ጋር ከዛች አንዲት ንግግር እውነት ከሰሟት ከእሷ ጋር ይዋሻሉ ሚአተ ከዝባ መቶ ውሸት ይዋሻሉ <clears throat> አንድ እውነት ይሰማሉ አይደለም ከዛ አብረውም ስንት ውሸት መቶ ውሸት ይዋሻሉ ፈዩቃሉ ይባላል ከዛ አንድ አንድ ፈዩቃሉ ይባላል ሰዎቹ ማለት ነው ጠንቋይ ጋር ወይ ድግምተኛው ጋር የሚሄዱት ምን ይላሉ አለይሰ ቀድ ቃለ ያ ሰውዬ አላለም እንዴ ይላሉ አለይሰ ቀድ ቃለ አላለም እንዴ ይላሉ ለና ለኛ የውመ ከዛ በዚህ ቀን ወከዛ በዚህ ቀን ለማን ነው ከዛ ወከዛ እንደዚህ ምን ይላሉ በዚህ ቀን ይሄ ሰውዬ እንደዚህ እንደዚህ አላለንም እንዴ ይላሉ ለምሳሌ ሐሙስ ሂደን እሱ ቤት ወርቅ የጠፋሽን ወርቅ እዚህ ውስጥ ታገኘዋለሽ ብሎኝል እንዴ ትላለች እቺ ውሸት አንዱ እችን አንድ እውነት ሰምቶ ይሆናል ሰምቶ ይሆናል ስለዚህ በዚህ ቀን እኮ እንደዚህ እንደዚህ ብሎናል ይላሉ አንድ እውነት የሰሟትን ማለት ነው ከዛ ፈዩሰደቁ እውነት ይባላል ያ ውሸታም ሰውዬ ጠንቋዩ ማለት ነው እውነት ይባላል ቢትልከል ከሊመቲ በዛች ንግግር አለቲ ሱሚዐት ሚነ ሰማ' ከሰማይ በተሰማችው ንግግር ሰውየው ምን ይባላል እውነት ተናገረ ይባላል ማለት ነው ባቸው አይደለ ያ ሰውዬ ጠንቋዩ ድግምተኛው እውነት ተናገረ ይባላል ይሄ ሐዲስ አሁን ያችን ቁርአን አንቀጽ አብራራ አሁንም ቀጥሎ ያንቀው አንቀጽ ደግሞ ደግሞ የበለጠ ያብራራዋል ኢንሻአላህ وعن نواس <clears throat> ابن سمعان من على نواس ابن سمعان يزقبوا حديث ነው رضي الله አጭር ነው ረጅም አይደለም رضي الله عنه الله መልካም ስራውን ይውደድለትና قال عليه صحابي قال رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم قالوا إذا أراد الله الله سيفلق تعالى አዩሒ ሊያወርድ ሲፈልግ አላህ ቢልአምሪ በሆነች የሆነን ጉዳይ የሆነን ጉዳይ ትእዛዙን ሊያወርድ ሲፈልግ ተከለመ ቢልዋሒ ዋሒን ይናገራል አላህ አንድ ትእዛዝን ማውረድ ሲፈልግ ተከለመ ቢልዋሒ በዋሒ አላህ ይናገራል አላህ ሲናገር ከዛ አኸዘቲ ሰማዋቱ ሰማያት ትይዛለች ሚንሁ ከሱ ንግግር ረጅፈተን መንቀጥቀትን አው ቃለ ወይ ደግሞ ራዕደተን ያው መንቀጥቀጥ ነው ራዕድ ራሱ ራዕደተን ወይ ረጅፈተን መንቀጥቀጥ ነው ሸዲደተን ኃይለኛ የሆነ ስለዚህ አላህ ሲናገር ሰማይ ይንቀጠቀጣል ማለት ነው ኸውፈን ፈርቶ ሚን አላህ ከአላህ አላህን በመፍራት አላህ ሲናገር ሰማይ ይንቀጠቀጣል ከዚህ በፊት አሁን ያለፈው ሀዲስ ላይ ምንድን ነበር ያልነው አሁን እላይ ያለፈው ሀዲስ ምን ነበር ያለው ኢዛ ቀደ አላሁ ልአምረ ፊ ሰማኢ ደበረበት ልመላይከቱ አለ አይደለ ቀጥታ ወደ መላይካ ነበር የገባው አሁን ደግሞ ምን አለ አላህ ሲፈርድ መውረድ አላህ ማውረድ ዋሒን ማውረድ ሲፈልግ የበለጠ አውራረድልን ፈረድ አይልም ባጭሩ ዝም አላህ ማውረድ ሲፈልግ ትእዛዙን አላህ በዋሒ ይናገራል ዋሒ ማለት በአጠቃላይ ከአላህ ወደታች የሚወርድ ትእዛዝም ሊሆን ይችላል ትንቢት ሊሆን ይችላል ከአላህ የሚወርድ ማለት ነው ስለዚህ አላህ በዋሒ ይናገራል የዛን ጊዜ ሰማያት ይንቀጠቀጣሉ አላህን በመፍራት ኃይለኛ የሆነ መንቀጥቀጥን ይንቀጠቀጣሉ ሰማያት ማለት ነው ፈኢዛ ሰሚዐ ዛሊከ ይሄንን ሲሰሙ ፈኢዛ ሰሚዐ ይህንን ሲሰሙ ዛሊከ አህሉ ሰማዋት የሰማይ ላይ የሚኖሩት ይህንን ሲሰሙ ሰዒቁ በድንጋጤ ይዋጣሉ ወኸሩ ሊላሂ ሱጀዳ ለአላህ በፍራቻ ይወርዳሉ ይወድቃሉ ሱጁድ ይወድቃሉ አያችሁ ቅድም አላህ አዘዘ ይልና ከዛ መላእኮች ደነገጡ ነበረ ቀጥታ የሚለው አሁን ደግሞ በበለጠ ተብራራ አላህ መፍረድ ሲፈልግ በዋሂ ይናገራል ከዛ ሰማያት ደግሞ አላህን የአላህን ንግግር አላህን በመፍራት ይንቀጠቀጣሉ አላህን በመፍራት ይንቀጠቀጣሉ ከዛ ይህንን ሲያዩ ንግግሩን ሲሰሙ ደግሞ መላይኮቹ ከሰማይ ሲንቀጠንቀጡ በኋላ ሰማይ ነዋሪዎች ደግሞ የሰማይ ነዋሪዎች ልክ እንደ ለምሳሌ መላይኮች ይደነግጣሉ በድንጋጤ ይዋጣሉ በድንጋጤ ይዋጡና ለአላህ ስጁድ ይወድቃሉ ለአላህ በስጁድ ይወድቃሉ ማለት ነው ፈየኩኑ ከዛ ይሆናል ፈየኩኑ ከዛ ይሆናል አወለ መን የርፈዑ ከፍ የሚያደርግ ራሰው ራሱን ከፍ የሚያደርግ መጀመሪያ ማን ነው ጅብሪል ነው ከሁሉም በስጁድ ወድቀዋል በድንጋጤ ወድቀዋል ከዛ በኋላ ከነሱ መጀመሪያ ከፍ የሚያደርግ ራሱን ማን ነው ጅብሪሉ አለህ ሰላም ነው ያው ጅብሪል እንደምታውቁት የመላእኮች ሁሉ አለቃው ያው ጅብሪል ነው ፈዩከሊሙሁ ላሁ ከዛ ጅብሪልን አላህ ያናግረዋል ሚን ወሒሂ ቢማ አላህ የፈለገውን ወሒ ለጅብሪል ይነግረዋል ማለት ነው ወደዚህ እንዲመጣ የፈለገውን አላህ ከማነ ጅብሪል እንደሚታወቀው የአላህ ወሒን ይዞ የሚወርደው ማን ነው ጅብሪል ነው ስለዚህ ጅብሪልን አላህ ወሒ አላህ ጅብሪልን ይነግረዋል ወሒውን ማለት ነው ثم ከዛ በኋላ የሙሩ ያልፋል ጅብሪል ማለት ነው ጅብሪሉ ጅብሪል ያልፋል አለል መላኢከቲ በመላእኮች ላይ ያልፋል አያችሁ ስጁድ ወረድ ደንግጦ ከዛ በኋላ አላህ ለጅብሪል ይነግረዋል ከዛ ጅብሪል መልእክቱን ይዞ መውረድ ይጀምራል መልእክቱን ይዞ መውረድ ሲጀምር ኩለማ መረ ቢሰማኢ ሁልጊዜ በሆነ ሰማይ በሰማይ ሲያልፍ ሁልጊዜ በሰማይ ሲያልፍ ሰአለሁ መላይከቱሃ መላይኮቹ ይጠይቁታል ሰአለሁ መላይከቱ መላይኮቹ ይጠይቁታል ማዛ ቃለ ረቡና ይሉታል ጌታችን ምን አለ ይላሉ ያ ጅብሪሉ አንተ ጅብሪል ወይ ጌታችን ምን አለ ይላሉ ወደ ቁርአን አንቀጹ ተመለሱና እዩ ሐታ ኢዛ ፉዚዐ ይላል አይደለም እያብራራው ነው የቁርአን አንቀጹ ሐታ ኢዛ ፉዚዐ እስከሚወገድ ድረስ ነው እዚህ ጋር አሁን የምትረድ ምንድነው ሀታ ኢዛ ፉዚዕ ማለት ድንጋጤ ፈዘዕ ማለት ድንጋጤ ነው ሀታ ኢዛ ፉዚዕ ማለት ድንጋጤው ሲለቃቸው ማለት ነው አንቁሉ ብህም ከልቦቻቸው ከልቦቻቸው ድንጋጤው ሲለቃቸው ምን ይላሉ ቃሉ ማዛ ቃለ ረብኩም ይላሉ ማዛ ቃለ ረብኩም ጌታችሁ ምን አለ ይላሉ አያቸው አይደለ ከዛ ምን ብሎ ይጠይቁታል እዚህ ጋር የመጣውን እንድታያይዙት ነው እሺ ከዛኛው ከቁርአን አያቱ ጋር ማዛ ቃለ ረቡና ያ ጅብሪሉ ጅብሪል ሆይ ጌታችን ምን አለ ይላሉ አያችሁ አይደለ ድንጋጤው ሲለቃቸው ያው ከሱጁድ ከተነሱ በኋላ ጅብሪል የአላህን መልእክት ይዞ ሲመጣ መላይኮች ምን ብሎ ይጠይቁታል ጌታችን ምን አለ ብሎ ይጠይቁታል ከዛ ፈየቁሉ ጅብሪሉ ጅብሪል ምን ይላል ቃለ አልሐቅ እውነት አለ ጌታችን ምን አለ እውነት አለ ወህወ እሱ እኮ አልዓልዩ ልከቢሩ ከፍ ያለ ከቢር ታላቅ ጌታችን ነው ይላል አሁን ቁርአን አንቀጹ ሙሉ በሙሉ ግልጽ መሆን አለበት እዚህ ላይ ሐታ ኢዛ ፉዚ አን ቁሉብህም ከልቦቻቸው ድንጋጤው ሲወገድላቸው ማዛ ቃለ ረቡኩም ጌታችሁ ምን አለ ይላሉ ይጠይቃሉ መላይኮቹ ለጅብሪል ይጠይቁታል ቃሉ ለሐቅ ጅብሪል ደግሞ መልሶ ምን ይላል ጌታችን እውነት አለ ወወሱ እኮ አልዓልዩ ልከቢሩ ከፍ ያለና ታላቅ ጌታችን ነው ይላቸዋል ከዛ ፈየቁሉነ ይሉታል ፈየቁሉነ ይላሉ ኩልሁም ሁላችን ሁላቸው አፎን ሚስለማ ቃለ ጅብሪሉ ጅብሪል እንዳለው ይላሉ ምንድነው ጅብሪል ያለው ቃለ ልሐቁ ወሁ ልዓልዩል ከቢር እውነት ተናገረ ጌታችን እሱ እኮ ታላቅና ከፍ ያለ ጌታችን ነው ይላሉ ማለት ነው ገባችሁ አይደለ መልስ ጅብሪል መልሶ እያለ እዚህ ጋር ቃሉ ነው ያለው አይደለ ቃሉ ይላል ለምንድን ነው እዚህ ቃሉ ያለው ያው ጅብሪልም ብሏል ከዛ ተከትሎት ደግሞ ማኖቹ ስላሉ ሁሉም መላይኮቹ አብረው ስላሉ ማለት ነው እሺ ፈየንተሂ ያልቃል ያቺ ንግግሯ ማለት ነው ጅብሪሉ ንግግሩን መጨረሻ ያደርጋል ቢልዋሒ ዋሒውን ኢላ ወደ ማን ሐይሱ አመረሁላህ አላህ ወዳዘዘው መጨረሻውን ያደርጋል ጅብሪል ለምሳሌ ነቢ አላህ ያዘዘው ለነቢያችን ስለ ላሁ ለ ሰለም ከሆነ ሄዶ መልእክቱን ለነቢያችን ስለ ላሁ ሰለም ያወርዳል ጅብሪል ነቢያችን ስለ ላሁ ሰለም ጅብሪል ካሁን በኋላ ስራ አይመጣም አይባልም ለምን ዒሳም ይመጣል ለዒሳ ወሒይ ይዞ ይወርዳል አይደለም ለዒሳ ያወርድለታል ለምሳሌ ጅብሪል አለህ ሰላም መጥቶ ለዒሳ ወደ ጡር ተራራ ሂዱ አላህ አዟቸዋል ይለዋል ትእዛዝ ያወርድለታል ስለዚህ ጅብሪል ወደ ታዘዘበት ወደ ዒሳም ይሁን ወደ ነቢ መሐመድ ስለ ላ ሰለም ይሁን ለሆነ ይሁን አላህ ወዳዘዘው ይዞ ይወርዳል ማለት ነው ጅብሪል አለህ ሰላም መጨረሻውን ወደዛ ያደርጋል ይሄ አሁን ቁርአን አንቀጹ አወራረዱ ገባን አንደኛ ዋሂ እንዴት እንደሚወርድ አንዱ የዋሂ መንገድ የሆነውን ከዚያን ቁርአን አንቀጽ እንረዳለን አንድ ሁለተኛ ደግሞ ጠንቋይ ወይ ድግምተኛ ጅብሪ አጋንንትን የላኩ ከዛ አጋንንቶቹ ተቀጣጥለው ከመላእኮች ይሰማሉ ማለት ነው ከመላእኮች ይሰማሉ አላህ እንዳለው ደግሞ ተወራሪ ከዋክብትን አላህ ሰማይ ላይ ያስቀመጠው ለምንድን ነው ሶስት ጥቅም አላቸው ከነዚህ ከሶስት ጥቅም ውስጥ ሌላ ያወራ ተሳስቷል ሶስቱ ጥቅም ምንድነው ነው አንደኛ رجوما للشياطين ለሰይጣናት መምቻ ለሰይጣናት መምቻ ነው አንዱ ሁለተኛ ደግሞ زينة ነው ለሰማይ زينة ጌጥ ይሆናል ሶስተኛ ደግሞ መንገድ መምሪያ ይሆናል አሁን ኮምፓስ ምናምን ይችላል የድሮ ሰው ግን ክብትን እያየ አቅጣጫ ያውቁበት ነበረ ስለዚህ እዚህ ያው ጋኔኖቹ ተቀጣጥሎ ሲሰሙ አላህ በከዋክብት ይመታቸዋል በተወርዋሪ ኮከብ ይመታሉ ማለት ነው በተወርዋሪ ኮከብ ይመታሉ ከዛ ደግሞ ሊሞቱ ይችላሉ የፈለገ አይነት ነገር ሊሆን ይችላሉ ሰምተው ደግሞ ሳያስተላልፉት ሊመቱ ይችላሉ ሳያስተላልፉት ሰምተው እንዳስተላልፉት ሊመቱ ይችላሉ አንዲት ንግግር ነው የሚሰሙት ከዛ በኋላ ደግሞ መቶ ውሸት ቀላቅለው እንደሚናገሩ ተረዳን ማለት ነው መቶ ውሸት ቀላቅለው እንደሚናገሩ እንረዳለን ስለዚህ ድግምተኛና ጠንቋይ እውነት ቢናገር እንዳይገርማችሁ ማለት ነው ከጅኒ ጋር ሰምተው አንዲት እውነት ሊናገር ይችላል ግን አብዛኛው የሚናገረው ክዛብ ነው ውሸታሞች ናቸው እና የጠንቋይና የድግምተኛ ፍርድ በእስልምና ደግሞ ሞት ነው እሺ እና ይሄንን የመሳሰሉ ነጥቦች እንወስዳለን ሌላ ደግሞ ጅብሪል የሚያደርሰው ወደ ማን ነው የሚያደርሰው ወደ ታዘዘበት ላ ከማ እንትኖች እንደሚሉት አይደለም ሸዓዎች እንደሚሉት ጅብሪል ተልኮ ለአልይ ሊያደርስ መልእክት ነብይነትን ለአልይ ሊያደርስ ከዛ በኋላ ሳስቶ ነው ምናምን ወደ አልይ ያደረሰ የሚሉት ይሄ የኩፍር ግልጽ ኩፍር የሆነ ንግግር የሚናገሩ እንደሚሉት አይደለም ከሀዲስ እንደምትራገጡ ኢላ ምንድነው ያለው ሐይቱ አመረሁላህ አላህ ወዳዘዘው ነው የሚለው ስለዚህ እነሱ እንደሚሉት አይደለም ያው ከነሱ ደግሞ መንገዳቸው እንደምታውቁት ብዙ ዑለማዎች እንደተናገሩት ሻዓዎች ሙስሊሞች ናቸው አንልም በአጠቃላይ እንዲያውም በነጠላ እናስከፍርም እንጂ ሻዓዎች በአጠቃላይ ሙስሊሞች አይደሉም በነጠላ ግን አንልም ለምሳሌ አንድ ሻዓ ቢመጣ ይሄ ካፊር አይባልም ግን በአጠቃላይ ሻዓዎች እነ ሼክ ፈውዛን ብዙ አሊሞች ተጠይቀው እንዳሉት ሻዓዎች በአጠቃላይ ካፊሮች ናቸው ነው የሚሉት ዑለማዎቹ ማለት ነው ያው በነጠላ ግን ቁርአን ላያቅ ይችላል አጀሚ ሊሆን ይችላል ምንም ማያቅ ሊሆን ይችላል በነጠላ አይባልም አላህ ጋር ነው ሂሳብ አያገባንም በአጠቃላይ ግን አንደኛ ቁርአን ተሐርፏል ይላሉ ቁርአን ተለውጧል ይላሉ በቁርአንም ካልተስማሙ ምን ናቸው ሌላ ኡማ ናቸው በቃ እነሱ እንደዚህ ይወቋቸው በቃ እነሱ ሌላ ናቸው በቃ እኛ ሌላ እነሱ ሌላ ናቸው አንገናኝም ለምን አንደኛ ቁርአንም ተሐርፏል ይላሉ ሰሃቦቹ ሁሉ ያስከፍራሉ ሰሃባ ማስከፈር ማለት ሁሉንም እኮ በቃ እኛ ያለን እውቀት ሁሉ ውሸት ነው ማለት ነው በቃ ሁሉ ያለን ሁሉ ሐዲስ ቁርአን እነሱ ናቸው አስተማሩን ስለዚህ እነሱ የሚሉት ሁሉ ያው ከእስልምና አይደሉም እነሱ ሌላ ናቸው በቃ ሌላ ህዝብ አድርጋችሁ ገሪብ የሆነ የሆነ አዲስ ነገር ብትሰሙ እንግዳ እንዳይሆንባችሁ ማለት ነው ብዙ አይነት ጥመት አላቸው ከአቂዳ ጀምራቸው እስከ ፊቂሃቸው ምንም የሚገጥም አይደለም ከእስልምና ጋር ማለት ነው አቂዳቸው እንዳልኳችሁ አልይ አላህ ነው የሚሉ አሉ አልይ በሰው መልክ የመጣ ጌታ አላህ ነው ራሱ ይላሉ ልክ እንደ ክርስቲያኖች እንደሚሉት በዋህደተል ውጁድ ያምናሉ ዋህደተል ውጁድ ማለት ደግሞ ክርስቲያኖችና አይሁዶች የማይሉት ማለት ነው ከክርስቲያኖችና ከአይሁዶች የከፋ ኩፍር ነው ሁሉም አላህ ነው የሚሉት ማለት ነው ልክ እንደ ቡዳ ያው ሂንዱ ማለት ነው ሂንዱ እንደሚሉት ትልቅ ኩፍር ነው ይሄ ስለዚህ ከእንደዚህ ያላቸው ኢማምያዎች አላቸው ኢማሞቻቸውን ልክ እንደ ነብይ ይቆጥራሉ እንዲያውም ኢማማቸውን ወደ ጌታ ደረጃ ያደርሷቸዋል የሐሰን የሁሴን ቀብር ሳይቀር እየሄዱ ያመልካሉ አይሻ ረዲላሁ አንሃን ይሳደባሉ ብዙ አይነት እንትን አላቸው ከአቂዳ ከፊቂ ደግሞ ብዙ ነገር አላቸው ሴት ልጅ ጋር ካለ ትዳር ዝም ብለ በሞታ በዚና ዚና ነው የሚፈቅዱት ከሴት ጋር ለምሳሌ ዚና በግልጽ ይፈቅዳሉ በቃ የማይፈቅዱት አይነት የዚና የለም ካፊሮች የማይፈቅዱት የዚና አይነት ይፈቅዳሉ እነሱ ስለዚህ በእስልምና ላይ እስልምናን ለማጥፋት የመጡ ናቸው በቃ እስልምናን ለማጥፋት ተራዎቹ ላያውቁት ይችላሉ ግን ዞሮ ዞሮ ሸዓ አጠቃላይ እንድታቋቸው ነው ለምን የምንቀራ ያለ ነው ተውሂድ ነው በጣም የሚገናኝ ነው ከትምህርታችን ጋር ማለት ነው እንድታቋቸው አዎ በተለይ ደግሞ ወደ አረብ ሀገር የምትኖሩ እኛ ሀገር አልሐምዱሊላህ አናያቸውም እኛ ሀገር አናያቸውም ወደ አረብ ሀገር ግን ከሄዳችሁ ስዑዲም ትንሽ አሉ ወደ ኩዌት ከሄዳችሁ ደግሞ በዛ ይላሉ ትንሽ ናቸው ግን ያው አስርም ሊሆን ይችላል አስራ አምስት percent። ወደ ባህሬን ከሆናችሁ ደግሞ የከፋ ይሆናል እንደ አገሩ አሉ ስለዚህ ብቻ ሌላ ናቸው ሂጃብ ቢለብሱም ጀለቢያ ቢለብሱም አላህ ቢሉም ሌላ ናቸው ማለት ነው እነሱ ሌላ ናቸው አዎ ኩዌት አሉ በአጠቃላይ እነሱ ከሶስት እነሱን መመድብ ይችላል በአጠቃላይ ብዙ አይነት ናቸው ማአት አይነት ናቸው ግን ከሶስት በአጠቃላይ መመደብ ትችላላችሁ አንደኛዎቹ ባጥንያ ይባላሉ እስነ አሸርያና ዘይድያ ናቸው ባጥንያ የሚባሉት እነሱ በጣም የከፉ ናቸው ቁርአን ራሱ ሌላ ይላሉ በቃ ሌሎች ናቸው ማለት ነው እስነ አሸርያ የሚባሉት ባጥንያ ያው እንዳልኳችሁ ግልጽ ኩፍር ውስጥ ያሉ ናቸው በአጠቃላይ ሻዓ ካፊር ነው ግን ደረጃቸው ይለያያሉ ባጥንያ የከፉት ናቸው ከሺዓ ሁሉ የከፋው ባጢንያ ነው እስኔ አሸርያ ማለት አሁን አብዛኛው ቦታ ያሉት ሁሉ እስኔ አሸርያዎች ናቸው አሁን የተጻፈው ነገር አልገባኝም ብታብራሩት እና እስኔ አሸርያ በአብዛኛው ኢራን ውስጥ ያሉት ምናምን እነሱ ናቸው አስራ ሁለት ኢማም አለን ይላሉ ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ይጀምራሉ ከዛ አልይ ኢብኑ አቢ ጣሊብ ከዛ ሐሰን እብን አድይ አለ ሁሴይን አለ ከዛ አልይ አለ ከዛ ጃዕፈር አለ ጃዕፈር ሳዲቅ ይሉታል ከዛ መሐመድ ባቂር አለ እነዚህ ባይዘው አብዛኞቻቸው የአህለ ሱና ኢማሞች ናቸው የአህለ ሱና ኢማሞች ናቸው እኛ እነሱን አይደለም ምን ችግራችን ከማንጋ ነው ተከተልን ከሚሉት ነው ልክ እንደ ነሳራዎች ዒሳን ተከተልን ብለው እንደሚሉት ማለት ነው ስለዚህ እስነ አሸርያ የሚባሉትም ልክ እንደዛ ኢማሞቻቸውን አስራ ሁለት ኢማሞቻቸውን በጣም ከጌታ ደረጃ ያደርሳሉ ቁርአንም ተሐርፏል ይላሉ እስነ አሸርያዎች እና እነሱም ራሳቸው እንደዛ ናቸው ለማለት ነው ዘይድያ የሚባሉት ይሻላሉ ግን ዘይድያዎች በአሁን ጊዜ almost የሉም የመን ላይ የነበሩት ሺዓዎች ዘይድያ ነበሩ አሁን ግን እስነ አሸርያ የሆኑ ነው ብለዋል ስለዚህ በአብዛኛው የሚታወቀው አሁን እትናይ አሸርያ ነው ልክ እንደ አሁን እንደምታዩት ማለት ነው ዑለማዎች በዚህ ላይ ተለያይተዋል እስልምና ነቢያችን ስለ ላ ሰለም እንዳሉት ለሰባ ሶስት ይከፈላል አይሁድ ለሰባ አንድ ክርስቲያኖች ለሰባ ሁለት ይከፋፈላሉ ብለዋል ነቢያችን ስለ ላ ሰለም ሰባ ሶስት ውስጥ ሸዓዎች ይገባሉ አይገቡም ተለያይተዋል ግማሾች ምን አሉ ሰባ ሶስት ውስጥ ከገባ ሙስሊም ነው አይደለ ገባችሁ አይደለ ሰባ ሶስት የገባ ምንድን ነው ሙስሊም ነው ያው ቢጠምም ለምሳሌ እስልምና ላይ የተለያዩ ጀማዎች አሉ አላህ ይጠብቀን ቀጥተኛ መንገድ ይምራን እንደተባለው ፈተና ትልቅ ፈተና ውስጥ ገብተናል ያው ሌሎቹ ሁሉ ግን ምንድናቸው ዞሮ ዞሮ ሙስሊሞች ናቸው ነው የሚሉት አንዷ ቀጥተኛ መንገድ ነው ሌሎቹ ጠማማ ናቸው ግን ከእስልምና እንትን ውስጥ አልወጡም ስለዚህ ሻዓዎች ከሰባ ሶስት አይገቡም ይላሉ ያው ይሄኛው ይሻላል ይሄኛው ንግግር ይሻላል ሌሎቹ ደግሞ አይ ከሰባ ሶስቱ ውስጥ የሚከፍሩ አሉ ይላሉ እንደዚህ ካልን ሻዎች እዚህ ውስጥ ይገባሉ ማለት ነው ግን እናንተ በዛኛው ሰዱትና ሻዎች እዚህ ውስጥ አይገቡም ማለት ነው እና ግራ እንዳይገባችሁ በተለይ አረብ ሀገር የምትኖሩ ካላችሁ ተቂያ አላቸው ደግሞ ተቂያ አላቸው ተቂያ ማለት አቂዳ መደበቅ አይነግሯችሁም ለምሳሌ አይነግሯችሁም እንደዚህ ስትገናኙ እኛ አልይ እንደዚህ ነው እንላለን እንደዚህ ነው እንላለን አይሏችሁም መጀመሪያ አውቀው ከእናንተ ጋር መቃረብ ነው የሚፈልጉትኝ ስለዚህ የተለያዩ ነገር ይነግሯቸዋል አውቀው ለምሳሌ አረብ ሀገር የሚኖር ወይ ዛ የሚኖር ከሆነ አውቀው ስሞታ ያወራሉ እናንተ እኮ ህገወጥ ስደተኛ እያሉ እንደዚህ ያደረጓችኋል እንደዚህ ያደረጓችኋል እያሉ ስሞታ እያቀረቡ አውቀው ስሜታችሁን ይነኩታል የሻ ስራ እንደዚህ ነው ስሜታችሁን ይነኩና ከዛ በዛች ስሜት ብቻ ወደ ራሳቸው መንሀጅ ወደ ራሳቸው ጣይፋ እንድትገቡ ያደረጓችኋል ስለዚህ መጠንቀቅ ነው ሁልጊዜ ሰው የምትለኩት ቢበድላችሁም ቢገድላችሁም በምንድን ነው የምትለኩት አንድ ሰው በአቂዳው ነው አዎ ትክክል ትክክል ነው የት እንደነገርናችሁ እኮ አዎ ይመሳሰላሉ ከእናንተ ጋር እንዳልኳችሁ ግን እኛ አሁን ቁርአን አለን ቡኻሪ አለ ሙስሊም አለ አይሰሩም እኮ እነሱ እኮ ቡኻሪ ብትሏቸው አይቀበሏችሁም ሙስሊም ብትሉ አይቀበሉም የላቸውም እኮ እነሱ እኮ ضعيف صحيح ብለው እንደኛ መለየት አይችሉም even ተደባለ አልቆባቸዋል እኮ አይሁዱም ማንም የጻፈውን ነው የሚከተሉት ለምን እኛ አልহামዱሊላህ እንደነገርኳችሁ እውቀታችሁ እየሰፋ ስትመጡ ነው እስልምናን እየበለጠ የምታደንቁትኝ ሀዲስ ሁሉ እያንዳንዱ ተብጠርጥሮ የሚታወቅ ነው ነቢያችን ስለ ላ ስለም የተናገሩት ንግግር ከውሸት ጋር ተለይቶ የታወቀበት ነው ሃይማኖታችን ዲናችን እያንዳንዷ ተብጠርጥራ ትታወቃለች ልክ እንደ እንትና አንድ ሰውዬ ተይዞ ደዒፍ ሀዲስ እየቀላቀለ ነበረ ደዒፍ ሀዲስ እያሳሳተ ማለት ነው አውቆ ሀዲስ ይሰራና ለምሳሌ ይሄ ነቢያችን ብለውታል እያለ ይናገር ነበረ ከዛ አንድ አሚር ይዞት አሚር ያዘውና ሊገደል ሲል ምን አለው ያን ሰውዬ አንተ ብትገለኝ እኮ እኔ 80 ሺህ የውሸት ሀዲስ አስገብቼባችኋለሁ አለው እሱ ደግሞ ምን አለው አንተ ሞኝ አለው አንተ እንደዚህ ብታስገባ እገሌ እገሌ የመሳሰሉ ስም ጠቀሰለትና እነሱ አብጠርጥረው ያወጡልሃል አለው ስለዚህ እስልምናን ለማበላሸት ያልተሞከረ ሙከራ የለም ቁርአን ሞከሩ ቁርአን ያው ተስፋ ተቆረጠ ከዛ ሀዲስን ሞከሩ ሀዲስ አልহামዱሊላህ ደግሞ ጥርት አድርጎ ከመጥፎና ሰቂሙን ከጤነኛ በሽተኛና ጤነኛ ተለይቶ ተቀምጧል የኛ ማለት ነው እነሱ ጋር ግን የላቸውም የለም ውሸትም ምንም ይሉት የላቸውም ضعيف صحيح የለም ዝም ብለ ሁሉንም ማግበስበስ ነው ስለዚህ ሱና ማያውቁም የላቸውም ሱና ጭራሽ እዚህ ራሳችን እንድንጠብቅ ነው አሁን ደግሞ በተለይ በየቦታው እየሞከሩ ነው ሻዓ ለማድረግ በየሀገሩ እየሞከሩ ነው ስለዚህ ራሳችሁን ጠብቁ የምታውቁትን ሰውን ጠዩ ተናገሩ ሺዓ መግባት ማለት ያው ኩፍር መግባት ነው ግልጽ እና ሁላችንም ከነሱ አላህ